ጋሽ የኢትዮጵያን ሙስሊሞች ድምጽ ነው። የታሪክ አምድ ዝግጅታችን የታሪክ ምሁርና የመብት ታጋዩ ጸሐፊ ኡስታዝ አህመድ ዲን ጀበል የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘውን መጽሐፉን ትረካ ክፍል 12 በሙሀባ ጀማል ተጠናቅሯል። የኢትዮጵያውያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 12 ረካ። ምዕራፍ ሁለት ከነጃሺ በኋላ የሽኩቻ ጊዜ አስሐመቱ ነጃሺ ከነብዩ ሰለላሁ ዐለይሂ ወሰለም ጋር በጥሩ ሁኔታ ግንኙነቱን ቀጥሎ ባለበት ከሞቱ ከጥቂት ወራት በፊት ምንነቱ በውል ያልታወቀ ሽፍታ አሊያም በነጃሺ መስለም የተቆጣ ከአበሻ የተነሳ ኃይል በ July August 630 ረቢል አኺር 9ኛ ዓመት ሂጅራ ጅዳ ከተማ ደረሰ። ይህ ለነብዩ ሰለላሁ ዐለይሂ ወሰለም ተነገራቸው። በአልቀማ ኢብኑ ሙጃዚዝ የተመራ 300 ጦር ላኩባቸው። ሆኖም የሀበሻው ኃይል ሳይዋጋ ሸሸ። ምናልባትም ይህ ኃይል ነጃሺ እስላምን በመቀበሉ ያመፀ ሳይሆን አይቀርም። ከላይ እንደተጠቀሰው በ October November 630 ረጀብ ወር 9ኛ ዓመተ ሂጅራ ነጃሺ ሞተ። ከሱ ሞት በኋላ ነብዩ ሰለላሁ ዐለይሂ ወሰለም ለተከታዩ አክሱም ንጉስ ደብዳቤ ጽፈዋል። ይህንን ክስተት በርካታ የእስላም የታሪክ ድርሳናት በዘገባቸው መጥቀሳቸው ቀደም ሲል ተጠቅሷል። ነገር ግን ይህ ንጉስ እንደ ቀዳሚው አስሃማ ነጃሺ እስላም ስለመቀበሉ አልተገለጸም። በጁላይ 6 ቀን 632 ነብዩ መሐመድ ሶለላሁ ዐለይሂ ወሰለም ከዚህ ዓለም በሞት ተለዩ። በማስከተልም ኸሊፋው አቡበከር ሰዲቅ ረዲየላሁ ዐንሁ ተተኩ። በ635 ቀጣዩ ኻሊፍ ዑመር ኢብኑል ከታብ ተተኩ። ኻሊፋ ዑመር ኢየሩሳሌምን በተቆጣጠሩበት ጊዜ ነጃሺ ላደረገው ውለታ በማለት በኢየሩሳሌም ለነበሩ ክርስቲያኖች በተለይም ለአበሻውያን ጥበቃ እንዲደረግ አዘዋል። ቤተክርስቲያኖቻቸውንም ማንም በክፉ እንዳይቀርብ አዘዋል። ሆኖም ከ August September 641 ሻዕባን ወር 20ኛ ዓመት ሂጅራ በኋላ ከአበሻ የተነሳ ኃይል የጅዳ ከተማን ወረረ፣ ጉዳትም አደረሰ። የህዝብ ጩኸት ከካሊፋው ዑመር ኢብኑል ኸጣብ ዘንድ ደረሰ። ዑመርም በሀያ ጀልባዎች ጦራቸውን ወደ ሀበሻ ላኩ። ጦሩን መርቶ የሄደው ሰሃባው አልቀማ ኢብኑ ሙጀዚዝ አልመደለጂ ነበር። ኢማሙ ጦባሪ ታሪክ ሩሱል ወልሙሉክ ታሪክ አልጦባሪ በተሰኘው መጽሐፋቸው የዘመቻውን ምክንያት ሲገልጹ አበሻ የእስላምን ድንበር በመተናኮሏ ነው ሲሉ ጽፈዋል። አረውዱል ሚታኤር ፊ ኸበር አልአቅጧሪ ላይ እንደተጠቀሰው በኡመር የተላከው ጦር የአበሻን ኃይል በማባረር ረባት ወደ ተሰኘች የአበሻ ከተማ ደረሱ። በሀበሾች መርዝ ከተደረገበት የጉድጓድ ውሃ ሶሃቦች በመጠጣታቸው በርካቶች ሲያልቁ አልቀማን ጨምሮ ጥቂት ሶሃባዎች ተርፈዋል። የካሊፋው ጦር አደጋ ቢደርስበትም በአበሾች የተያዘውን የጂዳን ክልል ማስለቀቅ ችሏል። ከዑመር በመቀጠል ሶስተኛው ካሊፍ ኡስማን ኢብኑን አፋን ተተካም። በኡስማን ኢብኑ አፋን ረዲዋላሁ አንሁ የኻሊፍነት ዘመንም በአበሻና በካሊፋው ጦር መካከል ግጭት ተከስቷል። ኡስማን ከእርሳቸው ቀደም ብሎ በካሊፋው ዑመር ኢብኑ አልቀጣብ ዘመን አበሾች ጅዳ ከተማ ላይ ያደረጉት ወረራ የቅርብ ጊዜ ትዝታቸው ስለነበር አበሻ በካሊፋው አስተዳደር እንድትጠቃለል ወሰኑ። በ645 46 25ኛ ዓመተ ሂጅራ ከአመር ኢብኑል አስ በኋላ የግብጽ መሪ ያደረጉትና በእናት በኩል ወንድማቸው የሆነውን አብደላ ቢን ሳዕድ ቢን አቢ ሰርህን የካሊፋውን ግዛትና ሀበሻንም ጨምሮ በአፍሪካ ሊቢያ ግዛቱ እንዲያስፋፋ ፈቅደው ነበር። ይህን ተከትሎ የግብፁ መሪ አብደላ ቢን ሳዕድ ቢን አቢ ሰርህ በ653 654 ወይንም 33 ዓመተ ሂጅራ ጦሩን ከግብጽ በማንቀሳቀስ ከሀበሻ ጦር ጋር ገጥሟል። ከአብደላ ጋር ጦሩን መርቶ ያዘመተው ሙአውያ ቢን ሃይደጅ በጦርነቱ አይኑ ተጎድቷል። ነገር ግን በካሊፋው ኡስማን ኢብኑ አፋን ላይ በአይሁድ ሰርጎ ገባ አብደላ ኢብኑ ሰበ የተጀመረው የለውጥ ሴራ ስላየለ ዘመቻው ጋብ ሊል ችሏል። በ702 የሀበሻ ኃይል ጅዳ ከተማ ዳግም ወረረ። ከፍተኛ ውድመትም አደረሰ። ወደ መካ ሳይሻገር የመልሶ ማጥቃት ዘመቻ ተከፈተበት። የሀበሾቹ ጥቃት የኡመያድ ካሊፍ አብዱል መሊክ ኢብኑ መርዋን መልሶ እስከ ዳህላክ ደሴት በማባረር ዳህላክን በራሱ ቁጥጥር ስር እንድትውል አድርጓል። የሀበሾቹን ትንኮሳ ለአንዴና ለመጨረሻ ጊዜ ለመግታት የባህር ወደቡን አዶሊስን አወደመም። የጦር መሪ ሱለይማን ቢል አብዱል መሊክ ዳህላክን እንደተቆጣጠረ ቆየም። የካሊፋው አካልና ለካሊፋው ስርዓት እንደ እስር ቤት ታስባ ጥፋተኞች የሚጋዙባት ሆነች። የዳህላክ ደሴት በካሊፋው ስር በመሆኗ ኢስላም ለአካባቢው ማህበረሰብ መሰበክ ጀመረ። ዳህላክም ለአበሻ እንደ መግቢያ በር ሆና ኢስላም ቀስ በቀስ በሙስሊም ነጋዴዎች አማካይነት መስፋፋት ጀመረ። አምስተኛው ካሊፍ በሚል በሚታወቀው ዑመር ኢብኑል አብዱል አዚዝ አመራ ዘመንም በ717 እስከ 720 በዳህላክ የካሊፋው ስርዓት ወንጀለኞች ይታሰሩ ነበር። ለአብነት የኹራሳኑ መሪ የዚድ ቢን ሙሐለድ በዳህላክ ታስሮ ነበር። ዑመር ኢብኑ አብዱል አዚዝም በካሊፋው ግዛት ውስጥ ከፍተኛ ወንጀል የፈጸሙትንና ጸረ ካሊፋ አመለካከት ያላቸው ግለሰቦችን ወደ ዳህላክ ይልክ ነበር። ከእርሱ ቀጥሎ ካሊፍ የነበረው የዚድ ኢብኑ አብዱልመሊክም እስረኞችን ወደ ዳህላክ ያግዝ ነበር። ከተጋዙት መካከል የዑመር ኢብኑ አብዱልአዚዝ የቅርብ ወዳጅ የነበረው አራክ ኢብኑ አብዱል ማሊክ ይገኝበታል። አራክ ለዳህላክ ህዝብ ኢስላምን በሚገባ አስተምሯል። በርካቶችም በእርሱ እጅ ኢስላምን ተቀብለዋል። ከዚህም በመነሳት የዳህላክ ህዝቦች እንዲሉ ነበር አላህ የዚድ ምንዳውን ይክፈለው ዑመር ልጆቻችንን ክፉ ያስተምር የነበረን ግለሰብ ላከብን። የዚህ ግን በእርሱ እጅ በርካታ መልካም ነገሮችን የተማርንበትን አዋቂ የሆነ አሊም ላከልን። አራክ ኢብኑ ማሊክ በዳህላክ አካባቢ እስላምን በሚገባ አስፋፍቷል። በእድሜ የገፋና በሃይማኖቱ ጽኑ መሆኑም የሰዎችን ልብ ለመማረክ አግዞታል። በእስላም ታሪክ አምስተኛው ኻሊፍ በሚል ቅጽል ስያሜ የሚታወቀው ዑመር ኢብኑ አብዱል አዚዝ ስለ አራክ ኢብኑ ማሊክ ሲናገር እንደ አራክ ኢብኑ ማሊክ ሶላትን የሚያበዛ ሰው አላውቅም ሲል ገልጿል። ኢብኑ ሀጀር አልአስቀላኒ ደግሞ ፈቂሁ አህሉል ዳህላክ የዳህላክ ሰዎች ሊቅ ሲል ይገልጸዋል። ኢስላም በዳህላክ ደሴት ከዚህ ጊዜ ጀምሮ በሚገባ ተስፋፍቷል። በርካታ ህዝብም ኢስላምን ተቀብሏል። እስላም በዳህላክ ደሴት ውስጥ ከላይ በጠቀስነው መልኩ ቢስፋፋም ከዚህ አልፎ ወደ አበሻ ክልል መስፋፋቱ ግን አስቸጋሪ ነበር። ክንያቱ ደግሞ የክርስቲያኑ መንግስትና ቤተክርስቲያን እስላም በሀበሻ እንዳይሰበክ በመከልከላቸው ነበር